قل إن الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفينا نبينا محمد وعلى آله وصحبه وسلم ومن مظاهر موالاة الكفار الاستعانة بهم والثقة بهم وتوليتهم المناصب التي فيها أسرار المسلمين ومن مظاهر موالاة الكفار ከሃዲያኖችን ማለት ነው ከመወዳጀት ውስጥ የሚገባ ገጽታ ምንድን ነው አልስቲዓነት ቢህም በእነሱ መታገዝ ነው ወፊቀት ቢህም በእነሱ መተማመን ግልጽ ነው በእነሱ መተማመን ወተውልየትህም ልመናሲብ ወተውልየቲም ሹመት መስጠት ደረጃን መስጠት አልመናሲብ ለቲ ያችን ደረጃ ፊያ አስራር ልሙስሊሚን የሙስሊሞች ምስጢር ያለበት ላይ ለነሱ ሹመት መስጠት ማለት ነው ወኢትኻዲህም እነሱን መያዝ ቢጣና አድርጎ መያዝ ቢጣና ማለት ነው ሚስጥረኛ ማለት ነው እሺ ቢጣና ወዳጅ ወይም ሚስጥረኛ ማለት ነው ወሙስተሻሪን አማካሪ አድርጎ እነሱን ምን ማለት ሚያዝ አማካሪ አድርጎ ሚያዝ ቃል አላሁ ተዓላ አላህ ስብሓነ ወተዓላ ይህንን በማስመልከት ብሎ ይላል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮቼ ይላል አላህ ላተተኪዱ ቢጣነተን ሚስጥረኛን አትያዙ ወይም ወዳጅን አትያዙ ሚን ዱኒኩም ከእናንተ ውጭ ሙስሊም ከሆኑት ውጭ ሚስጥረኛ ወዳጆች አድርጋችሁ አትያዙ ላ ያዕሉነኩም ከእናንተ አይገቱላችሁም። የሚገቱት ነገር የለም። እነሱ ወዳጅ አድርጋችሁ ብትይዙ ለእኛ ይረዱናል ምናምን አትበሉ። አይገቱም ማለት ገብቷቸዋል። አይከላከሉላችሁ፣ መግታት አይችሉም። ከባለን የሚያበላሽን ነገር ማለት ነው። እጽዋለ አንድን ነገር እናንተ ላይ ጉዳት መጥፎ ነገር ላይ ሊጥላችሁ የሚችለውን ማበላሸትን ማለት ነው። ሊገቱላቸው አይችሉም። እነሱን ወዳጅ አድርጋችሁ ስትይዟቸው ማበላሸትን ሊገቱላችሁ አይችሉም። አልገባችሁ? በቃ እኛን ወዳጅ አድርጓልና እነሱስ መጥፎ አናስብ፣ መጥፎ አናድርስባቸው ብለው አይገቱም፣ አይሰበስቡላችሁም። ወዳጅ ብታረጉም ግጽዋን ለጊዜው ቆይ እኮ እንደው ጥሩ ነበረ ምናምን ብሎ ከዛ በኋላ ግን ያው አድፍቶ ይጠብቅልሃል ማለት ነው። ወዱ እነሱ ከወደዱ ማአኒቱም እናንተን የሚያስጨንቃችሁ ወይም ጉዳታችሁን ወደዱ ጉዳታችሁን ወደዱ ግልጽ ነው አለ ጉዳታችሁን ወይም እናንተ መሸቃ ውስጥ የሚጥላችሁን ነገር ወደዱ ቀድ በርግጥ በደት ፍንትዋለች በይፋ ወጣች ምን አልበغضاء ምን ጥላቻ ምን አፍዋሂ ከምላሳቸው በእርግጥ ፍንትዋለች በግልጽ ወጣች ጥላቻቸው ከመላሳቸው ማለት ነው አፍዋሂም ከአፎቻቸው ከመላሳቸው ወማ ቱኽፊ ሱዱሩሁም አክበር ልቦቻቸው ደግሞ የደበቁት ምን ያለ ነው ከፍ ያለ ላቅ ያለ ነው ከፍ ያለ ነው ከዚህ ባሰ ቀድ በየና ለኩሙል አያት አንቀጻቶችን ለእናንተ አብራርተናል የሚገባችሁ ከሆነ ኢንኩንቱም ተዕቂሉን የምትረዱ ከሆነ ማለት ነው ሀ አንቱም ሀ እነሆ አንቱም እናንተ እኮ ኡላይ እነሱ ቱሒቡ ነው የምትወዷቸው ናቸው እናንተ የምትወዷቸው ናቸው እነሱን ትወዳላችሁ ነው ወላ ዩሒቡነኩም በሐቂቃ ግን እነሱ ደግሞ እናንተ ምን አይሏችሁ አይወዷችሁ ወላ ካፊር የሚወዱ ይመስላል ይሰማለ ለሚቃም ነገር ለሚጠጣ ነገር ሲተባበር እውነት እንዳይመስል ፈሳድ ስለሆነ ነው መስጊድ በመሄድ የሚተባበር እንዳይመስል በመጥፎ ነገር ማንም ለሚቃምና ለሚጠጣ አይታጣም ይላሉ አይደል? ቃሚዎችና ጠጪዎች መጥፎ ነገር ስለሆነ ዳቦ ግዛሊ ምግብ ጋብዘኝ ብትለው ማን አይጋብዝም። ወቱእሚኑነ ቢልኪታቢ ግን አንድ እግር ያዝ ለማለት ሁሉም ይተባበራል። እስቲ እስቲን አንድ እግር ያዝ ይላል። የጫት የሚጠጣም እንደዚህ አንድ ሞክር እስቲ ይላል። ወቱእሚኑነ ቢልኪታቢ ኩሊህ በሁሉም ኪታብ ምን ትላላችሁ እናንተ ታምናላችሁ ግልጽ ነው ካላህ ዘንድ በመጡት እነሱ ግን እንደዛ አይደሉም በከፊሉ አምነው በከፊሉ ይክዳሉ ወኢዛ ለቁኩም እናንተን ሲያገኟችሁ ቋሉ ብሎ ይላሉ አመና አምነናን ይላሉ ወኢዛ ኸለው ከእናንተ ደግሞ ሲርቁ ሄድ ሲሉ አዱ አለይኩም ልአናሚን የጣቾቻቸውን ጫፍ ይነክሳሉ ሚነል ገይዝ ከቁጭት እነዚህ ኩፋር እነዚህ ሙስሊሞችን እኮ ይላሉ። ያው እኛን እንደ ኩፋር አለኝ ቆጥሩት። እነዚህ ኩፋሮች መናፍቃኖች ይላሉ። አዱ አለይኩም ለአናሚል አሁን እነዚህ እኮ በቃ እንዲህ ደረጃ ላይ ደረሱ አይደል ሙስሊሞች ወይ ይላሉ ማለት ቁል ሙቱ በላቸው ያ መሐመድ ሙቱ በላቸው ቢገይዚኩም በቁጭታችሁ እነዚህ የተቆጩትን ካፊሮች ኢነላህ አሊሙን ቢዛቲ ሱዱር አላህ እኮ በልቦና ውስጥ ያለውን የሚያጌታ ነው ብላቸው። ኢንተምሰስኩም ሐሰነቱን እናንተም መልካም ነገር ቢነካችሁ ተስኡሁም እነሱ ምን ይላቸዋል? ያስከፋቸዋል። ጥሩ ነገር እናንተም ቢያጋጥማችሁ እኮ ያስከፋቸዋል፣ ከይር ነገራችሁን ስለማይፈልጉ። ወኢን ቱሲብኩም ሰይአቱን መጥፎ ነገር ደግሞ ቢነካችሁ የፍረሁ ቢሃ በእሷ ምን ያህል ይደሰታሉ። ኳ ሰይ ልባቸው ከቤት ትታለች ማለት ነው። هذه ይቺ እኮ አልአያቱል ከሪማ ይቺ የተከበረች የቁርአን አንቀጽ ተሽራህ ታብራራለች ደኻኢል አልኩፋር የኩፋሮችን በውስጥ የዶለቱትን ያሰረጹትን ማለት ነው ድብቃቸውን ነው ወማ ወማ ዩኪኑነሁ የሚደብቁትን ነህወል ሙስሊሚን በሙስሊሞች አቅጣጫ ላይ የሚደብቁትን ማለት ነው ሚን ቡግድ ከጥላቻ ወማ ዩደቢሩነሁ የሚያቀናብሩትንም ዲደሁም ከሙስሊሞች ተቃራኒ ማለት ነው ሚን መክር ሲራ ወኺያና ማጭበርበር ማታለል ወማ ዩሕቡነሁ ምን እንደሚወዱ ሚን መضረት ልሙስሊሚን ሙስሊሞችን መጉዳት ወኢሳል ልአዛ አዛን ማድረስ አዛ ማለት ያው ስቃይን ማለት ኢለይህም ወደ እነሱ ወደ ሙስሊሞች ቢኩል ወሲለትን በእያንዳንዱ መዳረሻ በሚችሉት ሁላ ዋናውም የስተግሉነ እነሱ እኮ ፉርሳን ይጠቀማሉ የስተግሉነ ፊቀተል ሙስሊሚና ቢህም ዋናውም ነው እኮ እነሱ የስተግሉነ ይጠቀማሉ ነው ፊቀተል ሙስሊሚና ቢህም ሙስሊሞች በእነሱ እንደሚተማመኑባቸው ፈዩኸጢጡና ምንን ኹጣ ያደርጋሉ ኹጣ ማለት ስትራቴጂ ይነድፋሉ እቅድን ያወጣሉ ሊድራሪ ቢህም እነሱ ላይ ጉዳትን ለማድረስ ማለት ነው ወኔሊ ሚንሁም ከነሱ ለማግኘት ለማግኘት ሲል ነው መጥፎን ነገር ለማድረስ ማለት ነው روى الإمام أحمد عن أبي موسى الأشعري رضي الله عنه قال إمام أحمد بزقبت أبي موسى الأشعري بلولال آه رضي الله عنه قال بلوال قلت لعمر لعمر بيالكني رضي الله عنه لي كاتب النصراني ለእኔ እኮ ነሳራ የነሳራ እምነት ተከታይ ጸሐፊ አለኝ አሉ ቃለ ማለከ ምን ሆነ ነው ቃተለከ አላህ እንደው አላህ ይጋደልህና ይሄ ግን ያው አላህ ይጋደል ሲለው አላህ ያጥፋና ለማለት አይደለም ግልጽ ነው የተለመደኛ አፈር ብላ ምናምን እንደምንለው አይነት ሆኖ ያው የተለመደ ከመሆኑ ነው ግልጽ ነው አለ ቃተለከ አላህ አላህ ይጋደልህና እንደው እንጂ በዚች በማድረጉ ያው እንግዲህ ይህንን ትልቅ እርግማን ያወረደበት ግን የቀልዱን አይደለም እሱም ማለቴ <laughs> ሲቀልድ ነው ማለቴ ሳይሆን ግን ያው እንደዛ ከእስልምና አስወጥቶት አይደለም ለማለት ፈልጌ ነው። ገብታችኋል ሴቶች? አማ ሰሚዕተ አማ ሰሚዕተ አላህ አላህን አልሰማህም እንዴ የቁሉ ብሎ ሲል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ሆይ ላተተኺዱ ልየሁደ አይሁዶችን አትያዙ ወነሳራ ነሳራዎችንም አውልያአ ምን አድርጋችሁ ወዳጅ አድርጋችሁ አትያዙ ባዕዱሁም አውልያኡ ባዕድ ከፊሎቹ የከፊሎቹ ምንድን ናቸው ወዳጅ ናቸው የእናንተ አይደሉም ብሏል አላ እተኸስተ ሐኒፈን ሙስሊምን አትይዝም ማለት ነው አይደል ወደ ቅናቸው መንገድ ሙስሊምን አትይዝም ነበር እንዲህ ወደ ቅናቸው መንገድ የተዘነበረ ቃለ ቁልቱ ያ አሚር አልሙእሚኒን አንተ የሙእሚኖች መሪ ወይ ሊየኪታ ኪታበትሁም ለሱ እኮ በቃ የሚጽፍልኝ ነገር አለ። በቃ እኔ ሌላ አላማ የለኝም፣ የሚጽፈው ነገር ነው። ወለሁ ዲኑ ለሱም ዲኑ አለው። በቃ ምን ችግር አለው አለው። ግልጽ ቃለ ላ ኡክሪሙሁም እኔ አላከብራቸውም ኢዝ አሃነሁሙላህ አላህ ያዋረዳቸው ሲሆኑ ማለት ነው። አላህ ያዋረዳቸው ጊዜ እኔ አላከብራቸውም። ግልጽ ነው። ጸሐፊ ማድረግ እኮ ማክበር ነው ነው። ግልጽ ነው። ولا أعزهم እነሱን እኮ የበላይ አላደርግም ኢዛ ዘለሁም ላህ አላህ ያዋረዳቸው ሆኑ ማለት ነው አላህ ያሳነሳቸው ነው እዛ የላይኛው أهانهم الله። እኛዋ ولا أدنيهم። እኔ እኮ እምነታቸውን እምነት አድርጌ እኮ አልሰጣቸውም ግልጽ ነው ወቀድ አቅሳሁሙላህ አላህ ያራቃቸው ሆኖ የእነሱን ዲን አክብሬ እንደው ይሄ ዲናችሁ ነው ብዬ አልሰጣቸውም ነው አይ ለኩም ዲኑኩም ወሊየ ዲን ተብሏል ብለህ እንዳትል። ያ የተባለበት ምክንያት አለ አይደል እንዴ? አረ ለነብዩ ጋር ድርድር ነው። አንድ አመት አንተ ተገዛ የኛን አማልክቶች፣ እኛ ደግሞ ከዛ አላህ እንገዛለን ሲሉ ለኩም ዲኑኩም ወሊየ ዲን የተባሉት ነው። ወረወል ኢማሙ አሕመድ ወሙስሊም أن النبي صلى الله عليه وسلم النبي عليه الصلاة والسلام خرج إلى بدر ودى بدر وتو فتبعه رجل من المشركين كمشرك وجعل تكتلاتهم فلحقه عند الحرة ሕራ የሚባል ቦታ ላይ ከእነሱ ጋር ተገናኘ። ፈቃለ ብለዋለ ኢኒ አረድቱ አን አተቢዐከ አንተን እኮ ልከተልህ ፈልጌያለሁ። ወኡሲበ ማዕከ ከአንተ ጋርም እንግዲህ ያው ሙሲባም ከሆነ ኸይርም ከሆነ ሊያጋጥመኝ ዘንድ እንግዲህ ፈልጌያለሁ አለ። ጂሃድ ነው እኮ እሺ። قال ብለዋለ تؤمن بالله ورسوله በአላህና በመልእክተኛው ታምናለ ወይ? ሙስሊም ትሆናለ ወይ? ከእኛ ጋር ጂሃድ ለመውጣት አሉት። قال لا አይ እኔ እንኳን አላምንም አለ ፈለን አስተዒነ ነቢዩ ምን አሉት ቃለ እርጅዕ ተመለስ አሉት ፈለን አስተዒነ ቢሙሽሪክ እኔ በሙሽሪክ አለ አልታገዝም ያንተን እገዛ አልፈልግም ግልጽ ነው እስከዚህ ደረጃ ነው ማለት ነው ምን ሀዚህ ኑሱስ ከዚህ መረጃ እንግዲህ የምንወስደው የተበየለና ተሕሪሙ ተውልየት ልኩፋር ኩፋሮችን ደረጃ ሹመት መስጠት የለብንም እኛ ፈልገናል ተሹመው ነው እንጂ እኛ አይደለም ለና ተህሪሙ ተውልየቱል ኩፋር ኩፋሮችን መሾም ሐራም ነው። አማል ልሙስሊም የሙስሊሞች ስራ ላይ አለት የተመከኑ ነቢ ዋሲጠትያ በእሱ አማካኝነት ምን የሚሉበት የሚመቻቹበት ቢዋሲጠትያ ማለት በእሱ አማካኝነት ሚነል ኢጥላዕ ምን ማለት መመልከት አላ አህዋል ልሙስሊሚን የሙስሊሞች አህዋልን ይመለከታሉ። አንተ እዛ ላይ ስታደርጋቸው እኮ የሙስሊሞችን አህዋል መቃኘት ይጀምራል። ወአስራሪም የነሱ ሚስተምስትር ወየኪዱነ ያሴራሉ ለሁም ለነሱ ቢልሐቅ ضرሪ ጉዳትን በማድረስ ላይ ቢህም በነሱ ላይ ወሚን አላ ከዚህ አንጻር እንግዲህ ማወቃ የተከሰተው መዳሰስ ይቻላል። የአለ ዘማን በአሁን ባለንበት ዘመን ምን ኢስቲክዳም ልኩፋሪ ኩፋሮችን እኛ ወደፊት እያደረግናቸውን ያለ ነው። ኢላ ቢላድ ልሙስሊሚን ወደ ሙስሊሞች አገር ኢስቲክዳም ኢስቲክዳም አለ ማምጣት ነው። እሺ ማምጣት ኩፋሮችን መጋበዝ ማምጣት ይህንን እያወሩ ያሉት እሳቸው የምን ሀገር ናቸው የሳዑዲ ናቸው የመምለከቱ ለአረቢየት ስዑዲያ ሀገር ነዋሪ ናቸው አይደል እንዴ እዛው የተወለዱት እና ወደዚህ እያመጣን ያለ ነው ተግባባን ቢላዱ ልሐረመይን ሸሪፈይን አሉ የተከበረችዋ ሐረመይን ሸሪፈይን ማለት መዲና መካና መዲና ነው ወጃዕልሁም እነሱም ማድረግ እዛ አምጥቶ ኩፋር ያው ይሄዳሉ ኩፋር ኻዲም ተብለው ይሄዳሉ ወጃዕልሁም ማድረግ ኡማለን ኡማል ማለት ማለት ሰራተኛ ቅጥረኛ ማድረግ ወሙስተኽዲሚን የቤት ኻዲም እመቤቶች ወሳኢኪን ያው ሹፌር ማለት ነው እሺ مستخدمين ደግሞ ሰራተኛዎች የቤት خادم ማለት ነው የቤት ውስጥ ነው ያ ኡማ የተለያየ ነው። ፋብሪካ ይወሻል። ومربين في ال እንዲሁም ሞግዚት እናረጋቸዋለን። ግልጽ ነው። ሞግዚት مربين ይባላል። ወኸልጢህም መዓል አዋኢል ከቤተሰብ ጋር ደግሞ ደባልቀን ቁጭ እናረጋቸዋለን። አው ኸልጢህም ወይ መደባለቅ مع المسلمين ከሙስሊሞች ጋር في እኛ እንደው ደሩሪ ካልሆነ የሴት የካፊር ሰራተኛ ቤት ውስጥ እንዳታመጣ። ግልጽ ነው። እንደው በቃ ደሩሪ ካልሆነ መስጠቀም አማራጭ እያለ አይ እነሱ ይሻላሉ የሚባል ነገር የለም ማለት ነው ومن مظاهر موالات الكفار ኩፋሮችን ከመወዳጀት ውስጥ እንግዲህ ገጽታ ውስጥ የሚመደበው التأريخ بتأريخهم የነሱን التأريخ بتأريخهم በእነሱ ታሪካዊ አቆጣጠር መቁጠር የእነሱን ታሪክ መለፈፍ ሁሱሰን በተለይ በተለይ አታሪኩ ያንን ታሪክ ነው አለዚ ዩዓበሩ አን ጥቁሲህም ስለ እነሱ ያው ጥቁስ ማለት ማለት ነው መደነስ መቀደስ ነው የሚባለው መደነስ መቀደስ መደነስ በሉት ወአያዲህም ስለ እነሱ ዒድ ዒድ ማለት ማለት ነው ክብረ በዓል የሚያወራውን የእነሱን የታሪክ አቆጣጠር እዛ ውስጥ አታስገባ ማለት ነው። በእነሱ ታሪካዊ አቆጣጠር አትቁጠር፣ የእነሱን ታሪክ አትለፍፍ። ከታሪክ ሚላዲ ደግሞ የሚያሳዝነው እኮ አመተ ምህረት እያለ ነው የሚናገረው። እሱ አመተ ልደት እንኳን ቢል ጥሩ ነው አይደል? አመተ ምህረት እያለ ነው ሁሉም የሚያወራው። ከታሪክ ሚላዲ ምሳሌ የሚላዲ አቆጣጠርን አመተ ምህረትን ማለት ነው። ህፃናት የዓመተ ምሕረትን አቆጣጠር አትጠቀም። ወለዚ ሁወ ዒባረቱን አን ዚክራ መውሊድ ልመሲህ ያ እኮ የሚያወራው ያ አቆጣጠር ወለዚ ሁወ ዒባረቱን የሚገልጽ ነው አን ዚክራ መውሊድ ልመሲህ የመሲህን የመወለድ ታሪክ ነው። ወለዚ ብተዳዑሁ ሚን አንፉሲህም ይህ አይነት አቆጣጠር ደግሞ እነሱ ምን ያሉት ነው የፈጠሩት ነው። አመተ ምሕረት እኮ የሚሉት እነሱ ምሕረት ያገኘንበት ምን ማለት አመት ማለት ነው። እኛ ምሕረት ያገኘነው ዒሳ በመወለዱ ነው ነው ከዛ በፊት ነው የአላህ ረህመት እኮ ከዛ በፊት ነው አይደል እንደ ያለው ወለይሰ ሁወ ሚን ዲን ልመሲህ ደግሞ እነሱ የሚሄዱበት አካሄድ ራሱ በመሰረቱ የመሲህ ዲን አይደለም ፈስቲዕማሉ ሀዛ ይህንን እኮ መስራራት መጠቀም ወላሂ አሁን እውቀት ያላቸው ምናምን ይመስላሉ መሲዎች ፕሮቴስታንቶች ምናምን እንደው ትንሽ እየበቃቸዋል እነሱ ዝም ብሎ እኮ ማጎብጎብ እንጂ ምንም አያውቁም ወስቲዕማሉ አለ ታሪክ ይህንን አቆጣጠር መጠቀም ታሪክ ማለት ገብቷቸዋል አቆጣጠር መጠቀም ነው እሺ ይህንን ታሪካቸው መለፈፍ ነው ፊ ሙሻረከቱን ከነሱ ጋር መጋራት ነው ፊ ኢህያኢ ሺዓሪሂም ሺዓር ሺዓር ነው ማለት መገለጫ ማለት ነው መጋራት ነው ወዒዲሂም ኢዳቸው ነው ወሊተጀኑቢ ሀዛ ይህንን እንግዲህ ከመራቅ አንጻር ለማ አራደ ሰሓበቱ ሰሃቦች የፈለጉ ጊዜና ረዲየላሁ አንሁ ወዳዓት ታሪክ የታሪክን ታሪካዊ አቆጣጠርን ለማስቀመጥ የፈለጉ ጊዜና ልልሙስሊሚን ፊ አህዲ ዑመር በዑመር ረዲየላሁ አንሁ ዘመን አደሉ አን ተዋሪክ ልኩፋር ነበረ እኮ ዓመተ ልደት የሚባል ዓመተ ምህረት ወይም ዓመተ ልደት የሚባለው እኮ አቆጣጠር ነበር ግን ሰሃቦች ከዛ ምናሉ አሉ ተዘነበሉ አይ የነቢዩን ታሪክ ለማስቀመጥ ሲፈልጉ ወይም ታሪክን ሊያስቀምጡ ሲሉ ከዛ ተዘነብሩና ወአረቁ ቢሂጅረቲ ረሱልላህ ሰለላሁ ዐለይሂ ወሰለም አቆጣጠራቸውን ከማን አደረጉ? በነቢዩ አለይሂ ሰላቱ ሰላም ሂጅራ አደረጉ። አሁን ምን በምንድን ነው? ሂጅራ ነው አይደል? አመተ ሂጅራ ነው የምንቆጥረው። ሂጅራቲ ረሱልላህ ሰለላሁ ሚማ የዱሉ የሚያመላክት ነው አላ ውጁቢ ሙኻለፈቲል ኩፋር ኩፋሮችን መቃረን በዚህ ጉዳይ ላይ እንግዲህ ዋጅብ ነው ኩፋር ፊ ሀዛ ወፊ ገይሪ በሌሎችም ሚማ ሁወ ሚን ኸሳኢሲም የእነሱ ውስን መለያ መነጠያ የሆነውን መራቅ አለብን ወላሁ ልሙስተዓን ወሚን መባሂሪ መዋላት ልኩፋር ኩፋሮችን ከመወዳጀት ውስጥ የሚገባው ሌላኛው መገለጫ የሆነ ተግባር ሙሻረከቱን ፊ አያዲህም በኢዳቸው ጋር በኢዳቸው ላይ መጋራት ነው አው ሙሳዓደቱም ወይም ከነሱ ጋር መረዳዳት ነው ፊ ኢቃመቲሃ ኢድን በማቆም ላይ ኢድን በማቋቋም ላይ ገብቷቸዋል ፋሲካ ባህልን ወይም የገና ባህል እንዲከበር የራስን አስተዋጽኦ ማድረግ ግልጽ ነው ግቢን ቤትን ሰፋ ማድረግ ኢቃመቲያ አው ተህኒአቲህም ቢሙናሰበቲያ በእሷ አማካይነት ተህኒያ ማድረግ እንኳን አደረሳችሁ ማለት ተህኒያ ይባላል እንኳን አደረሳችሁ ማለት የለብንም እንኳን ለኢሳ ስቅላት አደረሰች። ተሰቅሏል እያልክ ነው፣ ተሰቅሏል እያልክ ነው። ቁርአን እዚህ ጋር አልተሰቀለም እያለ አንተ ተሰቅሏል እያልክ ነው። አው ተህኒያቲን ያ ስለዚህ እንደዚህ ነው። እንኳን አደረሳችሁ ለአንተ ጊዜ ካሉ ግን እንኳን አብረው አደረሰን ብትል ችግር የለውም። ግልጽ ነው። ግን እነሱ ማለት ነው። ግልጽ ነው። ያ አው ሁዱሪ ኢቃመት ያ ሌላ ደሩ እንትን ደረራ ያመጣል ካልክ እንዴት ነበር ባል በለው ዝም በልና እንኳን አደረሰ አይደለም ግልጽ ነው እንደው ድንገት እሱም እንደው ደሩሪ ከሆነብህ የምትለው ምንድነው እንዴት ነበር በዓል ያ ኸባይ ሲሆነው ባህላችሁ በውስጥ ማለት ነው ግልጽ ነው እንዴት ነበር መጥፎ እንደሆነ እኮ ድሮም ታውቀዋለህ አው ሁዱሪ ኢቃመት ያ ወይም ደግሞ የእነሱን ዒዳቸው የሚከበርበት ቦታ ላይ ምን ማለት መገኘት ወቀድ ፉሲረ ቀውሉሁ ስብሓነሁ ወተዓላ ወለዚነ ላ የሽሀዱነ ዙር አላህ ስብሓን ወተዓላ እነዛ የምስክርነት ቃልን ላይ የማይገኙ ናቸው የሚለውን ወለዚነ እነዚያ ላ የሽሀዱነ የማይመሰክሩ ናቸው አዙር ዙር ውሸት የሚለውን አይ ወሚን ሲፋቲ ዒባድ ረሕማን የአላህ ስብሓን ወተዓላ ባሪያዎች መገለጫ ባህሪ ውስጥ አነሁም ላ የሕዱሩነ አዕያድ አልኩፋር የኩፋሮችን ዒድ ምን የሚሉ አይደሉም የሚገኙ አይደሉም ማለት ነው ተብሎ ተፈስሯል። ወሚን መዛሂሪ ሙዋላት ልኩፋሪ ከአዲያኖችን ከመወዳጀት ውስጥ የሚመደበው መድሑሁ እነሱም ማሞገስ ነው። ወል ኢሻደቱ ቢማሁም አለይህ ምን አልመዲና መደንያ ወልኢሻደቱ ምን ማለት ነው? ኢሻደቱ ማለት ያው ከመመስከር ጋር ተመሳሳይነት አለው። ያው መጀግብ ብቃ ምርጥ ናቸው ብሎ ስለነሱ መለፈፍ ማለት ነው። ቢማሁም አለይ እነሱ ያሉበትን ሚነል መደንያ የከተማ እድገት ወልሐዳረቲ ስልጣኔ ወልኢጃቡ ቢአኽላቂን በእነሱ ባህሪ መገረ አረ እነሱ እኮ ባህሪያቸው ይላል በቃ ዌስተርን አለም እያለ ወማራቲም እነሱ እኮ ባህሪያቸውን እንዲያለሰለሱት እኮ ሊበሉት አስበው ነው። ግልጽ ነው። ዶሮን ሲያታልሏት ነው። እሺ ወለያጃቡ ቢአኽላቂ ወመሃራቲ መሃራት ማለት ችሎታ ክኖት ማለት ዱነ ነظሪ ለአቃኢዲ ወደ እነሱ አቂዳ ምን ሳትል ሳትመለከት ማለት ነው። አልባጢላ ውድቅ የሆነው ወዲኑሁም ልፋሲድ ፋሲድ የሆነውን የተበላሽ የሆነውን እምነታቸውን ግምት ውስጥ ሳታስገባ እነሱን ምን ማለት ከፍ ማድረግ ቃለ ተዓላ አላህ ስብሓነ ወተዓላ ብሎ ይላል ወላ ተሙደና ዐይነይከ አይኖችን ዘርገት አታደርግ አታማትር ማለት ነው እሺ አታማትር ኢላማ መታዕና ቢሂ አዝዋጀን አዎ ከሚስቶች ያጣቀምናቸው ሚኖን ከነሱ ዘህረተል ሐያት ዱንያ የዱንያ ምንድነው የጌጥ ነው ግልጽ ነው አለ የዱንያ ሽልማቶች ጌጦች ናቸው መሸላለ ሊነፍቲነውም ደግሞ ይህንን የሰጠናቸው ለምንድን ነው ልንፈትናቸው ነው ይሄ ስልጣኔ ላይ አሁን ዌስተርኑ ዓለም ሄዷል ዩሮፖቻ በኩፍርም ሄዷል ግልጽ ነው አላህ ምን ሊላቸው ነው ግን ሊፈትናቸው ነው ወሪስኩ ረቢከ ኸይሩን የጌታ እኮ ሲሳይ ምን ነው በላጭ ነው ኸይሩን ወአብቃ ዘላለማዊ ነው ማለት አላህ ተናገረ ማለት ነው በላጭና የዘውታሪ ዘላለማዊ ነው ወለይሰ ማዕና ዛሊክ ይሄ እኮ ጽንሰ ሀሳቡ ማለት አይደለም አነ ልሙስሊሚን ላ የተኪዙን አስባብ አልቁዋ ሙስሊሞች ቁዋን ሰበብያቶችን አይዙም ማለት አይደለም። ሚን ተዓሉሚ ሲናዓቲ ሲናዓን መማር ሲና ማል ማለት የተለያዩ አዳዲስ ፋብሪካዎች አይደል የመፈብረኪያ ያንትኖችን አይማሩም ማለት አለ። ወሙቀዊማት ልኢቅቲሳድ ኢኮኖሚን ንሊል ሊያጠናክር የሚችልን ነገር አይማሩም ማለት አይደለም። አልሙባህ የተፈቀዱትን ወለአሳሊቡል አስከሪያ አስከሪያ ደግሞ የጦርነት የውጊያ አይደል የውትድርና ምን ስልቶችን አይማሩም ማለት አይደለም በል ዛሊከ መጥሉብ ይሄ ይፈለጋል እንደውም ቃለ ተዓላ አላህ ብሏል ወአይቱ ለሁም ለነሱ ተዘጋጁላቸው ማስተጣዕቱን በቻላችሁት ሚን ቁወቲን ከቁዋ ብሏል وهذه المنافي እነዚህ መጠቃቀሚያዎች እኮ ለአስራር ሚስጥሮችም አልከውንያ ከውንያ ማለት ነው የፍጥረተ ዓለሙ አይደል የፍጥረተ ዓለሙ ሚስጥር هي من هي እሷ ፊልአስሊ በመሰረቱ ሊልሙስሊሚን ለሙስሊሞች ነው እዚህ ምድር ላይ ያለው ሁላ ሁሉንም ነገር ማለት ነው ፍጥረተ ዓለሙ መጠቃቀም የሚችለው ማን ነው ሙስሊም ነበር መጠቀም ያለበት ኸይር ኸይር ነገሮችን ቃለ ተዓላ አላህ ብሎ ይላል قل من حرم زينة الله التي أخرج لعباده والطيبات من الرزق ማን ነው እስቲ ህርም ያደረገው የዱንያ ሽልማቶች ጌጦችን አለቲ አኽረጀ ሊዒባዲሂ አላህ ለባሪያዎቹ ያወጣላቸውን ጠይባት መልካም መልካም ነገሮችን ሚነ ሪስክ ከሪስክ ማን ነው እስቲ ሐራም ያደረገው ለባሪያዎቹ ያስገኘለትን ቁል ብለህ በል ህየ ሊለዚነ አመኑ የሚገባው ለማን ነው ለአማኞች ለዚህ ነው ግብር እኮ የምታስከፍለው መልካም መልካም ነገሮች ማለት ነው መጠቀም ያለባቸው ሙስሊሞች ነበሯል እነሱ ከተጠቀሙ ደግሞ ምን መክፈል አለባቸው ጂዚያ ክብር እየከፈሉ ነው ሙስሊም አልነበረም ጂዚያ መክፈል የነበረበት ወጠይባት ምን ሪዝቅ ቁል ብለህ በል ሂየ ሊለዚነ አመኑ እሷ ለእነዚያ ላመኑት ናቸው ላመኑት ነው ፊል ሐያት ዱንያ በዱንያ ዓለም ካሊሰተን የውመል ቂያማ በዱንያ ለእነዚያ ላመኑት ነው ካሊሰተ የውመል ቂያማ የቂያማ ቀን ደግሞ ለነሱ ብቻ ትሆናለች ማለት ነው በዱንያ እነሱም ሊጠቀሙ ይችላሉ ነው وقال تعالى الله سبحانه وتعالى ብሏል ወሰኸረ ለኩም ማ ፊ ሰማዋቲ ወማ ፊ ልአርድ ጀሚዐን ሚኑ አላህ ስብሓን ወተዓላ በሰማያት ውስጥም ያለውን በምድር ውስጥ ያለውን ለእናንተ ምን አለላችሁ አገር አላችሁ ጀሚዐን በአጠቃላይ ሚኑ ከሱ በሆነ ጸጋ ይላል ወቃለ ተዓላ ሁወ ለዚ ኸለቀ ለኩም ማ ፊ ልአርድ ጀሚዕ አላህ ማለት ያ ነው ለእናንተ በምድር ውስጥ ያለውን ሁሉንም ለእናንተ ምን ያለላችሁ የፈጠረላችሁ ይላል ፈልዋጅቡ አን የኩነ ልሙስሊሙን ግዴታ የሚባለው እንግዲህ ሙስሊሞች ሊሆኑ ነው ሰባቂን ቀዳሚዎች መሆን አለባቸው ኢላ ኢስትግላል هذه المنافع ይህንን ማለት ነው ጥቅም በመጠቀም ላይ ኢስትግላል መጠቀም ነው እሺ وهذه الطاقات እነዚህ ችሎታዎችን ولا يستجدون الكفار ኩፋሮችን ولا يستجدون الكفار ኩፋሮችን ትልቅ ደረጃ አይስጧቸው ማለት ነው ፊል ሑሱሊ አለይሃ በሷ ላይ ለመድረስ ወላ የስተጂዱን እነሱን እንዲያገኙ አያድርጉ ማለት ነው እሺ የጂቡ ግድ ይላል አንተኩነ ለሁም ለሙስሊሞች ሊኖራቸው ይገባል መሳኒዑን መሳኒዕ መሳኒዕ ማለት ፋብሪካዎች ወተቅንያቱን ተቀንያት ስልጣኔም ሊኖራቸው ይገባል ግልጽ ነው ተቀንያት ስልጣኔ ማለት ነው ومن مظاهر موالاة الكفار ከኩፋሮች ጋር ወሚን መዛሂር መገለጫዎች መዋላት ልኩፋር ካፊሮችን ከመወዳጀት ውስጥ አተሰሚ ቢአስማኢህም በእነሱ ስም መጠራት ታላውን በቃ ሙስሊሞች ራሱ አንዳንዶች ምናምን ተከተላ ስም ዴቪድ ምናምን እየተባለ ማለት ተሰሚ ቢአስማኢህም በእነሱ ስም ቢያይሱ ዩሰሙን አብናሁም ልጆቻቸውን ይሰይማሉ ወበናቲም ሴት ልጆቻቸውን ቢአስማኢ አጂነቢ አጂነቢይ በሆነች እኔ ሙስሊም ሆና ሻኪራ ስትባል ሰምቼ እኔ ለራሴ ገርሞኛል። ሻኪራ ከየት እንደመጣ አላውቅም። አጂነቢያ ወየትሩኩነ አስማአ አባኢህም ወየትሩኩነ አስማአ አባኢህም የአባቶቻቸውን ስም ይተዋሉ። ወኡማሃቲህም የማንን የእናቶቻቸውን ስም ዋጅዳዲህም የአያቶቻቸውን ስም ወጅዳቲህም أجداد لوند نوا وجداتي نوا لسيت آيات وجدات يوم مال ولا أسماء المعروفة في مجتمعه ببرت سسوس يميتا وكون سيامي يتوالو وقد قال النبي صلى الله عليه وسلم برقت النبي عليه الصلاة والسلام بلوال خير الأسماء ملكام تروس مالك عبد الله وعبد الرحمن نقول النبي عليه الصلاة والسلام عبد الله أنا عبد الرحمن نقول ማለት ገብቷቸዋል አይደል? ሌላው ሸር ነው ማለት ሳይሆን ምሳሌ ይሄ ቀርቧል ማለት ወቢሰበቢ ይስ ይበራቸው ወቢሰበቢ ተግይር ልአስማ ስምን ከመቀየር ሰበብ ውስጥ ፈቀድ ውጅደ በእርግጥ ተገኝቷል ፈቀድ ውጅደ ተገኝቷል አዛን ሳይል አትክፈት ብሎ ፈቀድ ውጅደ ተገኝቷል አለ وبسبب تغيير الأسماء فقد وجد ተገኝቷል። جيل ትውልድ ተገኝቷል። ትውልድ ተገኝቷል። يحمل أسماء عربية የአረብን ስያሜ የሚያገኝ ማለት ነው። فقد وجد جيل يحمل أسماء عربية أو أسماء غريبة አዳዲስ ስሞችን የሚይዝ አለ ማለት ነው። مما يسبب ال ኢንፊሳል ሚማ ዩሰቢብ ሰበብ የሚሆን ማለት ነው። አልኢንፊሳል መለያየት ማለት ነው አልኢንፊሳል በይነ ሀዘል ጀይል በዚህ ትውልድና ወላጅያሉ ሳቢቃ ቀዳሚ የሆኑትን ትውልዶች የሚለያይ የሆኑ የተለያዩ ስያሜዎች እየታየ ያለው። ወየቅጣዕ አተዓሪፈ ወየቅጣዕ የሚቆርጥ አተዓሪፈ ተዓሩፍ ማለት ነው መተዋወቅና ምን ማለት መናበብ ማለት ነው በይነል አሰሪ አለቲ ካነት ቱዕረፉ ቢአስማኢሃ አልኻሳ በይነ አሰር አሰር ማለት ያው እንግዲህ ያለፉትን ለማለት ፈልጎ ነው አለቲ ካነት ቱዕረፉ ቢአስማኢሃ አልኻሳ በዛች በምትታወቅበት ስያሜ ማለት ነው ግልጽ ነው የምትታወቅበት ስያሜ የራቀ የሆነ ስሞች ነው አሁን እየተያየ ከታወቀው ከሚታወቀው ወጣ ያለ ማለት ነው። ግልጽ ነው። የተለያዩ ስሞች ናቸው እየወጡ ያሉት ማለት ነው። ግልጽ ነኝ። ይሄ መሆን የለበትም ማለት ነው። የሚናበብ ጄል መሆን አለበት። ከማን ጋር? ከሰሃቦች ጋር። ግልጽ ነው። ከቻልክ ስሞች የልጆችን ስም ከሰሃቦች ጋር ለማመሳሰል ሞክር። አለበለዚያ ማዕና ያለውን ማዕና ማለት ከቁርአን ከሐዲት ጋር ማይጋጭ ማዕና ያለውን አውጣ ማለት ነው። ومن مظاهر موالاه الكفار ከአዲያኖችን ከመወዳጀት ውስጥ እንግዲህ የሚመደበው ወሚን መባሂር መገለጫዎች ውስጥ ከአዲያኖችን ከመወዳጀት ውስጥ አልስትግፋሩ ለሁም ለነሱ ምህረትን መጠየቅ ነው። ልክ ማን እንዳለው ዩሱፉል ቀዛቢ ማለት ነው። በሀገራቸው እንግዲህ ትልቁ ባባ ሲሞት ማለት ነው። ይሄ ትልቁ ቀሳ ጳጳስ ነው የሚባለው ሲሞት ማለት ነው። አላህ ይርሐም አለ አላህ ይዘንለት ብሎ እንዳለው ማለት ነው። አጃይብ እኮ ነው እንደው አልስትግፋሩ እኛ እንኳን አሁን ቄስ ሲሞት እንደው እንላለን። እንኳን እሱ ዳኢ ነው አይደል አስተማሪ ተብሎ አላህ ይርሐመውና አንተ ቄስ ሞት አላህ ይርሐመው ትላለን። እንደው እንደ ሀገራችን እንኳን አፈሩን ገለባ ያደርግለት እንኳን አንልም እኛ። እንዴት ብሎ ነው አፈሩ ገለባ የሚሆንለት? ግልጽ ነው። ወሚ መዛሂሪ ሙዋላት አልኩፋር አልስትግፋሩ ለሁም ወተራሁም ያለ ለነሱ ተራሁም ማድረግ ነው። ግልጽ ነው። ይሄ ወላሂ ህፃን ልጅ የሀገራችን ህፃን ልጅ እንኳን ካፊ ሙስሊም አያደርገውም። ገብቷችኋል? እንኳን አለም ዳኢ ተብሎ ማለት ነው ወይም ዓሊም ተብሎ ወቀድ ሐረመ አላሁ ዛሊከ አላህ ህርም አድርጎታል። ቢቀውሊሂ ተዓላ ማ ካነ ሊነቢይን ወለዚነ አመኑ አየስተግፊሩ ሊልሙሽሪኪን አይገባም ለነቢይም ሆነ ለነዚህ ያላመኑት ምህረትን ይጠይቁ ዘንድ ለነዛ ለሙሽሪኮች ወለው ካኑ ኡሊ ቁርባ የቅርብ ዝምድና ያላቸውም ቢሆኑ ሚን ባዕድ ማ ተበየነ ለሁም ለእነሱ ግልጽ ከሆነላቸው በኋላ አነሁም አስሓቡል ጀሂም እነሱ የእሳት ጓዶች ከሆኑ መሆናቸው ከተረጋገጠ በኋላ ለእነሱ እስትግፋር ሊለምኑ አይገባም ብሏል። ሊአነ ሃዳ ምክንያቱም ይህ የተضመን ሁበሁ እነሱ መውደድ የሚባለው ምን ይላል ያካትታል፣ ያቅፋል። ወተስሒሂ ማሁም አለይህ እነሱ ያሉበትንም ጎዳና እንደ መልካምና እንደ ጽድቅ መቁጠር ውስጥ ይገባል ይላል። እዛ ከላይ ወቢሰበቢ ተግይር ላስማ የሚለውን ልድገምላችሁ። ወቢሰበቢ ተግይር ላስማ ስምን በመቀየር ሰበብ ፈቀድ ውጅደ ጂሉን በእርግጥ ተገኝቷል ትውልድ ያሕሚሉ አስማን ገሪባ አዳዲስ ስሞችን ማለት ነው የያዘ ግልጽ ነው። እማታውቀው ስም ሚማ ዩሰቢቡ ልኢንፊሳል ይሄ ደግሞ መለያየት ላይ ሰበብ ይሆናል። በይነ ሀደል ጄል ወላ ጅያል ሳቢቃ የቀደምት ትውልድና ይሄ የሚለያይ ማለት ነው ወየቅጣዕ ተዓሩፍ መተዋወቅን መናበብ የሚለውንም ይቆርጣል በይነ ልአሰሪ አለቲ ካነት ትኡረፉ ቢያ አስር ኡሰር ፈልጎ ኡሰር መሆን ከሆነ ነው ኡሰር ማለት ቤተሰብ ማለት ነው እሺ ኡ አርጉት በይነ ልኡሰሪ ያው በቤተሰቦች ላይ ማለት ነው አለቲ ያቺ ካነት ትኡረፉ በውስን ስሟ የምትታወቀው የሆነችዋን በመካከላቸው እንግዲህ መናበብ እንዳይኖር እንዳይታወቅ ያደርጋል ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم طيب